ይላሉ አለ فاستجاب لهم ربهم أني لا أضيع عمل عامل منكم من ذكر أو أنثى። ጌታ አላሁ ስብሓነ ተዓላ እነዚህ ተቅዋ ያላቸው ሳሊዎች original ኢማን ያላቸው እንዲህ አይነቱን ዱዓ ሲያደርጉ ተቀብሏቸው እኔ የኻሊቅነቴ የፈጣሪነቴ የትልቅነቴ ምልክት ተቀብያችኋለሁ። አሁንና ከዚህ በላይ የተዘረዘሩትን ያደረጉትን የዱዓን አይነት ሲቀበል አላህ አለ ፈስተጃበ ለሁም ረብሁም አኒ ላ ኡዲኡ አመለ አሚል ሚንኩም መልካም ስራን ሰሪ ሆኖ ከተገኘ ከእናንተ ውስጥ ሚን ዘክሪን አው ኡንሳ ወንድም ሆነ ሴት ለመልካም ስራ እኔ ለሚወደው ስራ ከታደለ የተደረገው ዱዓና የተማጸኑልኝን ዱዓ ተቀብያለሁ ብሎ አላሁ ስብሐነ ወተዓላ ይህን የቁርአን አያት ነቢዩ ላይ አወረደ። ባዕድኩም ሚን ባዕድ ለወንዶች ያለ እድል ለሴቶችም አለ። መልካም ስራ ሰርተው የሚከፈላቸው አጅርና ሚንዳ ለወንዶች ብቻ ሆኖ የሚቀር ሳይሆን በጾታ የሚለይ ሳይሆን ሁሉም የአኼራ የግሌ ግሉ ነውና ባዕድኩም ሚን ባዕድ ለሴት የተባለ ሁክምና ህግ ደንብ ለወንዱም ለወንድ የተባለ ለሴቱም ለሁሉም ያካትታል። ፈለዚነ ሃጀሩ ወኡኽሪጁ ሚን ዲያርህም ይባላል። አንድ አዲስ ላይ ኡሙ ሰለማ የምትባል የነቢዩ ባለቤት ጠየቀቻቸው ነቢዩን ይባላል። ከመካ እኛ ወደ መዲና ሂጅራ ስደት ስንወጣ ለዲናችን ብለን ነው ባሎቻችንን ተከትለን ልጆቻችንን ተከትለን አብረን ወደ መዲና የመጣ ነው። በአብዛኛው ቁርአን ሲገልጽ ስለ ሙእሚኖች ሂጅራ ስደት ወደ መዲና የመጡትን ሰሃባዎችን ሲጠቅስና ሲዘረዝር በወንድ ጾታ ብቻ መግለጽን ያበዛል። ሂጅራ ውስጥ ቢሆን ያለኛ እገዛ ሆነዋል ወይ? እኛስ አብረን ከባሎቻችን ጋር ከልጆቻችን ጋር ስደት አልወጣንም? ኸይር ስራ ላይ እንገኘለ? አንዳንዴ ጾታ በወንድ ብቻ ይገለጻል። ይሄ እንዴት ነው? የዛን ጊዜ ነው ይባላል ይህ የቁርአን አያት ነቢዩ ላይ የወረደው። ፈስተጃበ ለሁም ረብሁም አኒ ላ ኡዲኡ አመለ አሚል ሚንኩም ሚን ዘክሪን አው ኡንሳ አለ። ወንድም ሰራ ሴትም በጾታ የሚለይ ነገር የለም። መልካምን ስራ የሰራ እኔ ጋር ከንቱ የሚቀር አይደለም ማለት ባዕዱኩም ሚን ባዕድ ለወንድ ተብሎ የተጠራ ጾታ ያካትታል ሴትንም ጭምር። አንዳችሁ ከአንዳችሁ አንዳችሁ ከአንዳችሁ የተገኛችሁ ጾታዎች ናችሁና ምንም ልዩነት የለውም ይላል። ፈለዚነ ሃጀሩ ወኡኽሪጁ ኡሙ ሰለማ ለጠየቀችው ጥያቄ ታርጌቷን መጥቶ ምላሽ ሲሰጥ ነው። እነዛ ሂጅራ የወጡ ስደት የወጡ አገራቸውን፣ ቤታቸውን፣ ንብረታቸውን ጥለው ያ ሙሐመድ ከአንተ ጋር ወደ መዲና ወደ ሌላ አገር የተጓዙ ወኡኽሪጁ ሚን ዲያርሂም ከአገራቸውም የተባረሩ ወኡዙ ፊ ሰቢሊ እንዲህ አይነት የአዛ አይነቶችን በየአይነቱ የቀመሱት ለእኔ ለዲኔ ብለው እነዚህ ወቃተሉ ወቁቲሉ እንደገና ደግሞ በሰሞኑ ባሳለፍነው በኡሁድ ገዝዋ ጂሃድ፣ ከዛ በፊት በአመቱ በድር፣ ከአሁንም በኋላ ሌሎች አሉ የሚገለጹ። በእነዚህ ለህይወት እየሰው የራሳቸውን ህይወት እየከፈሉ እየሰው እየተሰዉ እየሞቱ እየገደሉ ያሳለፉ ለኡከፍረነ አንሁም ሰይአትህም አለ ጥቃቅን ወንጀሎችን ሰው ብቻ በመሆናቸው ተሳስተው የሚሰሩትን አራግፈዋለሁ፣ እተውላቸዋለሁ። በዚህ መልካም ስራቸው የተነሳ አለ አላሁ ስብሓነ ወተዓላ ወለኡድኽለነሁም ጀናትን ተጅሪ ሚን ታሕቲሃ አልአንሃር ሰዋበ ምን ኢንዲላህ ጀነት ላይ የሚጋበዙት ጀነት ከአላሁ ስብሓነሁ ወተዓላ ዘንድ መዝናኛው ውሃ ለአምሮት ብቻ ተብሎ ከታች ከላይ እንደዚህ የሚወዛወዝ የሚፈስላቸው የሆነ ነው አለ። ይሄ ዝግጅት ከአላሁ ስብሓነ ተዓላ እነሱን ለማስደሰት የተዘጋጀላቸው ነው አለ። ወላሁ እንደሁ ሁስኑ ሰዋብ የሚንዳ ቆንጆ የሚንዳ መልካሙ አላሁ ስብሓነ ተዓላ ዘንድ ነው ያለው ይላል። ወላ የጉረነክ ተቀልቡ ለዚነ ከፈሩ ፊልቢላድ ይላል አላሁ ስብሓነ ተዓላ ሰዎች ወደ አኼራ ለአጅርና ለሰዋብ ፍለጋ ሐቅን ዲንን በማዝ ወደ ቁርአን በሚመጡ ጊዜ አፈንጋጮች አንዳንድ ጊዜ ሊመቻቸው አልጋ በአልጋ ሊሆንላቸው ይችል ይሆናል። መሰረቱ በሐራምም ቢሆን መሰረቱ በሌብነት በስርቆትም ቢሆን በወለድም ቢሆን በአራጣም ቢሆን የሰውን ሀቅ በመብላት በምንም ይሁን ብቻ በምንም ምንጩ በዛሄሩ ስታይ በኢኮኖሚ የደለቡ መስሎ ከአገር አገር ከቦታ ቦታ መንፈላሳቸውና ወዲህ ወዳ ማለታቸው ኢማን የሌላቸው ውስጣቸው ለተቅዋ የሌላቸው እንዲያጭበረብርህ እንዲያታልልህ አይገባም ያ ሙሐመድ ይላል አላሁ ስብሓነ ወተዓላ ላ የጉረነክ ተቀልቡ ለዚነ ከፈሩ ፊልቢላድ በየአገሩ ወዲህ ወዳ ደልቷቸው የሚንፈላሱ ይመስልሃል። የአንዱን ጀርባ ስትፍቀው በሐራም የሰበሰበ ነው። የአንዱን ጀርባ ስትፍቀው በስልጣን ጀርባ አግበስብሶ የሰበሰበ ነው። የአንዱን ጀርባ ስትፍቀው ዘርፎ ነው። አንዱን ስታየው በሐራም በወለድ በሪባ በአራጣ የከመረ ነው። ሌላም ሌላ ሌላ በሐላል የሰበሰበ በጣም ጥቂቶች ሊሆኑ ይችላሉ። ይሄ አያታልልህ አለ። መታኡን ቀሊል ዱንያ ላይ መጠቃቀሚያ እቃ በለው አለ አላሁ ስብሓነሁ ወተዓላ። ثم مأواهم جهنم وبئس المهاد ነገ ግን ከሞት በኋላ ላለው ዓለም የሚገጥማቸው ህይወት መቀመጫቸው፣ መኖሪያቸው፣ መስፈሪያቸው ጀሃነም ነው አለ አላሁ ሱብሓነሁ ወተዓላ። እንዴት የከፋ ፍራሽ በለው እሳት እዛ ተነጥፎ የሚጠብቃቸው ይላል። ላኪን ለዚነ ተቀው ረባ ግን በዚህ ተገላቢጦሽ በተቅዋ በኢማን ውስጣቸው የአላህ ፍራቻ የሞላላቸውማ ይላል ጀነት አላቸው። ጀነቱ ሽብርቅርቅ ብሎ ያማረ ነው። በወንዞች በመናፈሻዎች ይላል ኻሊዲነ ፊያ ዘውታሪዎች ዘላለም ይኖራሉ እዛ ውስጥ ይላል አላሁ ስብሓነ ወተዓላ ኑዙለን ምን ዒንዲላህ ይሄ መስተንግዶ ለነሱ አክብሮት የተዘጋጀው ከአላህ ዘንድ ነው። ወማ ኢንደላሂ ኸይሩን ሊልአብራር መልካም ሰሪ ለሆኑት አኸራን ለሚፈሩ አላህም ያዘጋጀውና አላህ ጋር የተዘጋጀላቸው እንደውም የተሻለ የበለጠ ነው ይላሉ አላሁ ስብሓነ ወተዓላ። ወኢን ሚን አህሊል ኪታብ ለመን ዩእሚኑ ቢላህ ወማ ኡንዚለ ኢለይኩም ወማ ኡንዚለ ኢለይህ የሁዳዎች ወይም ነሳራዎች ሁሉ መጥፎ ነው ብሎ አልፈረጀም ቁርአን አሉ ከነሱም ውስጥ በአላሁ ስብሓነ ወተዓላ ያመኑ በአንተ ላይ በወረደ ቁርአንና በራሳቸው ላይ የወረደውን ተውራት፣ እንጂል በትክክል በአግባቡ ያመኑ የተቀበሉ ሸሃዳን የያዙ ሐቅን የተቀበሉ አሉ ይላል። እነ አብደላህ እብኑ ሰላም የተባሉ ከይሁዳ ወደ ነቢዩ ሰሃባ የተቀላቀሉ የእኛ የአገራችን መሪ የነበረ ነጃሽይ يمساسلو علو اندزي انتوج يلال يا مغسال خاشين لله لا الله سبحانه وتعالى بلو زك يالو لا ايمان لتقوا سيلو لا يشترون بايات الله ثمنا قليلا لا تنش تقما تقم سلو حقن يال دمسسو حقن يال آلو علو كنسو مستكو يلال الله سبحانه وتعالى اولئك لهم اجرهم عند ربهم لنزي የደለበ አጅርና ሰዋብ ተዘጋጅቶላቸዋል ጌታ አላህ ዘንድ። ይሄ ብቻም ሳይሆን ኢነላሃ ሰሪኡል ሂሳብ ነገ ቅያ ማለታ ለነዚህ የሚከፍለው አጅር ሰዋብ ለአላሁ ስብሓነ ተዓላ ኸልቁ መዓት ስለሆነ ጊዜ የሚፈጅ ሰዓት የሚገድል ሳይሆን ለእያንዳንዱ በየሰከንዷ፣ በየደቂቃ፣ በየሰዓቷ የሰው ልጅ የሰራውን እንደየስራው እንደየመልኩ ለመክፈል የፈጠነ ሂሳብ አደራረግ ተደርጎ የሚከፈለው ነው ቅያ ዕለት ይላል አላህ ሱብሓነሁ እንግዲህ አላህ ሱብሓነሁ ወተዓላ በዚች ሱራ ሱረቱ አሊ ኢምራን ማጠናቀቂያና መደምደሚያዋ ላይ ያ አዩሃ ለዚነ አመኑ ስብሩ ወሳቢሩ ይላል። እናንተ በአላሁ ስብሓነሁ ወተዓላ ያመናችሁ ትዕግስት ይኑራችሁ። መቼም ቢሆን መቼም የሰው ልጅ የሰው ልጅ ሰብር ቁርአን ውስጥ ከዘጠና ጊዜ በላይ ተደጋግሟል። ሰብር በሁሉም አይነት ዘርፍ ይፈለጋል። የሰው ልጅ ይታመማል። ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين اسولج القى القى هونو عند تنفلاسس لينور بروجرام ادلم لله ايه بروجرام ادلم دي اي لما متهم كو مندن مخلوق لنا كو نيا لسو منم شجر يلبتو تفتنا لاچو يلال እሳት ውስጥ እኮ ነው ወርቅ ገብቶ ተቃጥሎ ተቀቅሎ ቆሻሻው ብረቱ ምናምኑ ነጥሮ ወጥቶ ወርቅ ይሆናል። ስለዚህ ትፈተናለህ። ወለነብሉወነኩም ቢሸይ ምን አልኸውፍ ወልጁዕ የሰው ልጅ ይፈተናል። በእራብ፣ በችግር፣ በበሽታ፣ በእጦት፣ በሌላም በሌላ ግን ያ ሙሐመድ የምታበስረው ማንን ነው? ወበሽር ሳብሪ እነዛ የትዕግስት ባለቤት የሆኑትን ትዕግስተኞችን አበስራቸው ይላል አላህ ሱብሓነሁ ወተዓላ። ሰብር የትም ይፈለጋል፣ መቼም ይፈለጋል። የሰው ልጅ ደግሞ አይጠግብም። የሰው ልጅ ባለበት ደረጃ ሁሉ ረሃብተኛ ነው፣ ችግርተኛ ነው። ለዚህ ነው ሁሌም አቅሙ አያርፈው። نبي عليه الصلاة والسلام بأند حديثات جو لو كان لابن آدم واد من الذهب يسولج عند مدر يمولا ورق شوف عندما ورق إهي هلو يانتنو تبرو بستو نوروالو لتمنى أن يكون له واديان من الذهب አንድ ሆነ። double ቢሆን ነበር የሚሻለው ይላል። እንደ ተመኘውም double ሆነው ሁለት ምድር ወርቅ ቢሰጠው ደግሞ አሉ አህ ሶስት ቢሆን ነበር ይላላል። ለን የምላአ ጀውፈ ብኒ አደም ኢለ ቱራባል የሰው ልጅ ኡፍ ብሎ እሱንም ፈልጎ አይደለም ወዶም አይደለም የሚያሳርፈው ይህን ምኞቱን ቅንጥስ አድርጎ የሚበጥስበት አፈር ውስጥ ገብቶ አፈሯን የላሰቀነዋል። ሰው አይታገስም። የአኪ ባለበት ደረጃ ሁሉም መታገስ አለበት። ሰብርን ደግሞ ለመጨበጥ አንድ ሀዲስ ላይ ጠቁመዋል ነቢዩ ዓለይሂ ሰላቱ ሰላም እንዙሩ መን ሁዋ አስፈለ ሚንኩም ወላ ተንዙሩ መን ሁዋ ፈውቀኩም ፈሁወ አጅደሩ አላ ተዝደሩ ኒዕመተ አላህ አለይኩም ይሄ ማንንም ሰው በሰብር በትዕግስት አልሐምዱሊላህ ብሎ እንዲኖር ያግዘዋል። እዩ በህይወት ዘርፍ ላይ እያላችሁ በህይወት ፕሮግራማችሁ ላይ የበታች የበታቻችሁን ብቻ እዩ አሉ። ወላ ተንዝሩ መን ወፈቀኩም ከራሳችሁ በላይ በላጭ በላጭ የሆኑት ላይ እየተንጋጠጥክ አትይ አሉ ነቢዩ። ከለከሉ መቱ ጭንቅላት ወደ ታች ወደ ላይ አትንጠራራ ያነ ልትበሳጭ እኮ ነው። የኔም ኑሮ ነው ትላለ። እጅ አሁን ይሄም ህይወት ነው። ወደ ላይ በምታይ ጊዜ የሚመጣው ይሄ ነው። ወደ ታች ግን በምታይ ከአንተ አነስ አነስ ከአንተ ዝቅ ዝቅ ያሉትን ስታይ ፈሁ አጅደሩ አላ ተዝደሩ ኒዕመት አለይኩም አሉ። አልሐምዱሊላህ ልትሉ ያግዛችኋልና አሉ። የሰው ልጅ ወደ ታች ማየት ብቻ ነው፣ ያኔ ሰብረን ያገኛል። ለዚህ ነው አላሁ ስብሓነ ተዓላ ያ አዩ ለዚነ አመኑ ስብሩ። ለዛም ሙእሚኖችን እኮ ነው የሚገርምን። ካፍርንም አይደለም ሙናፍቅንም አይደለም ሙእሚን ያሉትን original ኢማን ያላቸውን ከሚያመልጣችሁና ከምትተውት ነገር አንዱና ትልቁ ከምታጡት ነገር አንዱና ትልቁ ሰብር ነው። اصبروا وصابروا። ጠላቶቻችሁም እኮ ሰብርተኛ የሚሆኑበት አጋጣሚ አለ። ከነሱም በላይ ሰብርተኛ ሁኑ። ወተቁላህ ለአለኩም ቱፍሊሁን። ቁልፉ እዚህ ላይ ነው አለው። ታርጌቱ እዚህ ላይ ነው አለው። ሰብር ለማግኘት ተቅዋ የግድ ነው። ኢማን ከሌለ ሰብሩ ከየት ይመጣል? የአላህ ፍራቻ ተቅዋ ከሌለ ከየት ታመጣዋለህ? ሰብሩ ትዕግስትን ከየት ታመጣለህ? ስለዚህ ነጃ እንድትወጡ ሰብሩ ወተቁላሃ ለአለኩም ቱፍሊሁን አለ አላህ